الصحيح الفصل الرابع ክፍል አራት አህካም ዛሬ የምንቀራው ደግሞ አህካም ነው ተክተሱ ቢልሊባስ ወልሂጃብ በአለባበስና በሂጃብ ዙሪያ የሚያጠነጥን በሴት ልጆች ላይ የተለየ አለባበስ ይህን የተመለከተ ነው እዚህ ላይ ያለንን ነገር ሁሉ መጠያየቅ ግድ ነው هل يجب النقاب أو لا يجب إن شاء الله سنراه كم بعلماء الجند من عندهون أنه واجب አህካም አህካሞች ተክተሱ ቢልባስ በሊባስ ዙሪያ የሚያጠነጥኑ የተለዩ ወልሒጃብ እና በሒጃብ ዙሪያ የሚያጠነጥኑ እነዚህን እንመለከታለን። ሲፈቱ ሊባስ ያለባበስ ባህሪ ሲፈቱ ሊባስ ያለባበስና የልብሱ ባህሪ አሸርዕይ ሸርዓዊ የሆነ አለባበስ ለሙስሊማ ለአንዲት ሙስሊም ልጅ ሸርዓዊ አለባበስ ሸሪዓ የሚያውቀው አለባበስ መልበስ ሁሉ መልበስ አይደለም አይደል መልበስ ሁሉ መልበስ አይባልም። ለብሳ ራቁቷን የሆነች ያለች ብለዋል ነብዩ አለይሂ ሰላቱ ወሰላም። አላህ ይጠብቀልን። ሲፈት ልባስ የአለባበስ ባህሪ አሸርዒ ሸርዓዊ ለልሙስሊማ ለአንዲት ሙስሊም ሸርዓዊ አለባበስ አንደኛ የጂቡ አየኩነ የጂቡ የግድ ነው አየኩነ መሆን አለበት ሊባሱል መርአ የአንድ ሴት ልጅ ልብስ መሆን አለበት። አልሙስሊማ ሙስሊም የሆነች ልጅ አለባበሷ መሆን አለበት። ልብሷ መሆን አለበት ምን ضافين ضافين ሰፊ ረጅም ማለት ነው ضافين ሰፊና ረጅም ضافين ሰፊ ረጅም የስቱሩ የሚሸፍን ጀሚዐ جسمها መላው ሰውነቷን አን الرجال ከወንዶች الذين እነዚያ ወንዶች ለይሱ ያልሆኑ ሚመሐሪሚሃ የቅርብ ዘመዶቿ ያልሆኑ ከነሱ ሙሉ ሰውነቷን የሚከለክል ልብስ መሆን አለበት። የጂቡ ይወጅባል፣ ዋጅብ ነው፣ ይበቃል አይደለም። የጂቡ ይወጅባል አየኩነ ሊሆን ሊባሱል መርአቲል ሙስሊማ የአንዲት ሙስሊም ልጅ ልብሷ መሆን አለበት። ባፊን ረጅም መሆን አለበት። ታች ሰት ያለው ለብቻው ራሱን ችሎ ይመጣል፣ ችግር የለም። ባፊን ረጅም መሆን አለበት። የስሩ የሚደብቅ የሚሸፍን ጀሚዓ ጅስሚሃ መላ ሰውነቷን ወጅህ ሴት ምናምን እጅ ምን አይባልም። ጀሚዓ ጅስሚሃ መላ ሰውነቷን የሚሸፍን አን ሪጃል ከወንዶች አለዚነ እነዚያ ወንዶች ለይሱ ሚን መሐሪሚሃ ዘመዶቿ ያልሆኑ የቅርብ ዘመድ ወንድሟ፣ አባቷ፣ አጎቷ፣ ልጇ እነዚህ የመሳሰሉት ካልሆኑ የአጎቷ ልጅ ከሆነ አጅነብይ ነው። ምንም ፊቷን ማየት የለበትም። በምንም አይነት መልኩ ማየት የለበትም። መሐሪሚሃ ካልሆነ ወይ የጋብቻ ጊዜ ሸሂድ ከሆኑ ያሉ ዑለማ ለይሱ ሚን መሐሪሚሃ የቅርብ ዘመዶቿ ካልሆኑ ወላ ተክሽፉ እንዳትገልጽ እንዳትገልጽ ቢመሐሪሚሃ ለዘመዶቿ ራሱ መግለጽ አይፈቀድም። ኢላ ማጀረት ልዓደቱ በተለምዶ የታወቀው እንጂ ቢከሽፉ በመግለጽ ይወጂሃ ፊቷና ወከፈይሃ ሁለት መዳፏ ወቀደመይሃ ሁለት እግሮቿ እንጂ አይገለጹም። ለእነማን ድምፅ አይሰማም። ወላ ተክሽፉ መግለጽ አይቻልም። ለመሐሪሚሃ ለዘመዶቿ ለዘመዶቿ ተመለከቱ። ወላ ተክሽፉ ለመሐሪሚሃ ለዘመዶቿ መግለጽ ራሱ ሰውነታቸውን አይቻልም። ኢላ ማጀረት አልዓደቱ በተለምዶ መግለጹ የተለመደው እንጂ ቢከሽፊሂ በመግለጽ ሊወጅሂሃ ለምሳሌ ፊቷን ይመስል ወከፈይሃ ሁለት መዳፎቿንና ወቀደመይሃ ሁለት እግሮቿን እንጂ ለዘመዶቿ ራሱ መግለጽ አይፈቀድም። ይሄ እንትን እምብርት አካባቢ ምናምን በቃ ቤተሰቤ ጋር ነው ያለሁት ብላ እንዳለ የተቆራረጠ ነገር መልበስ ጥሩ አይደለም። ሐታ በይነ አኺሃ ፊት አጎቷ ፊት ወንድሟ ፊት ሸሪዓው እንደዚህ ነው። አያችሁታል? እንደዚህ ነው። ወላ ተክሽፉ ሊመሐሪሚሃ ለቅርብ ዘመዶቿ ራሱ ያማ ሌላው የውጭማ ተው እሱማ ሰው ጨረ የጅቡ አየኩነ ሊባስ ልመርአት ልሙስሊማ የአንዲት ሙስሊም ልብስ መሆን አለበት። ምን አይነት ባፊየን ረጅም መሆን አለበት። ረጅም ሰፊ ዋሲአን ያለ ይመጣላችኋል ብዬ ነው። ባፊየን ረጅም መሆን አለበት። ከላይ ከአናቷ እስከ ታች እስከ እግር ጥፏ ድረስ የሚሸፍን መሆን አለበት። በቃ እንደውም ራሱ ምንድን ያለችው ኡሙ ሰለማ መሬት ላይ አንድ ስንዝር ይሁን አሉ ነብዩ عليه الصلاة والسلام መሬት ላይ የሚጎተተው አንድ ስንዝር ይሁን አሃ ስትራመድ እግሯ ብቅ ይላል አለች። እሺ አንድ ክንድ ይሁን አሉ መሬት ላይ አንድ ክንድ እንትን እየጎተተች ወደ class መሄድ አያስኬድም ማለት አይመችም። ነገሩ ሸሪዓው ሸሪዓ ነው፣ ግን ምን ታድርጎ በዛ ቦታ ላይ ቀደማ እንዳይታይ ነው አይደል? ዋናው ካልሷም ተለብሳለች ማለት ነው። ካልሱ ራሱ ቀጭን ካልስ መሆን የለበትም። ቀጭን ካልሲ ቅርጹን የሚያሳውቅ መሆን የለም የሚያሳይ መሆን የለበትም። ምክንያቱም አንድ ከጀርባ መልእክት አለ፣ የሚገባን መልእክት ነብዩ عليه الصلاة والسلام ይደረቅ ነው ያሉት። ስለዚህ ወፈር ያለ ካልስ ተለብሳለች። ወፈር ያለ ካልስ፣ ረጅም ካልስ ደግሞ አጭር ካልስ መሆን የለበትም። የሴቶች አጭር ካልስ እዚህ ቁርጭምጭሚታቸው ድረስ ያደርጉትና ሲራመዱ ጀልባቡ አጠር ያለ ከሆነ ሰው ይጋለጣል። ቀይምነቷ ወይንም ቀይነቱ ከለር ብቻ ሳይሆን የእግሯ ቅርጽ አቀማመጥ ራሱ ማስታወቅ የለበትም። በምትችለው ፈልተተቂላ አላህን ትፍራ። ሂጃብ እስከዚህ ድረስ ነው። هذا ليس ظلما من الله أن الله تعالى يحبكم وأمركم بهذا الله አዟል አላህ ያዘዘውን ደግሞ መስራት ነው ነብዩ አለይሂ ሰላቱ ወሰላም ይህ ጠፍቷቸው አይደለም አዘዋል ከታዘዘ መስራት ነው ምክንያቱም ነህኑ አተይና ኢላ ሀዲህ ዱንያ ለአያሚን ማዕዱዳ ለተወሰነች ቀናት ነው የመጣ ነው። ሺህ ቀንም ይሁን አመቱን ወደ አመት ሲታጠፍ የተወሰኑ ማክሲመም ብንኖር እስከ ስልሳዎች አናልፍም በአሁን ሰዓት። ስለዚህ የዛንኛውን ዝንተ ዓለም የሆነውን ህይወት ለማግኘት አሁን ያለችን ስልሳ አመት አልቋል። ስልሳ አመት ውስጥ ራሱ እኮ አይደለም አይደለም ሀያዎቹ ሂደዋል። ከአሁን በኋላ ደግሞ እስከ እርጅና እስከ ሀምሳ በላይ እስከሚሆን መካከል ያለችዋ እድሜ ናት እሳት እድሜ ያችን እድሜ ቆጥቦ ለማሳለፍ ነው። ለዛንኛው ዝንተ ዓለም ለሆነው ሲሆን ዛሬ ላይ ትእዛዝን ማክበር ተበድያለሁ፣ ተበልሜያለሁ፣ እንደ እስር ቤት ነው ወይ? ምን ነው በወጣትነት አያስክልም። የዛን እለት የምንመልሰውን ነገር ማዘጋጀት የግድ ስለሆነ ነው። ስለዚህ ሂጃቡ እንደዚህ ነው። አንዲት ሙስሊም ሴት አንዲት ሙእሚን ሴት ወላሂ ኢዛ አመረሃ አላሁ ወረሱሉህ ላ ጥያቄ ውስጥ አስገባ ነው እንዴ ነው በቃ አህለን ወሰህለን ሰሚዕና ወአጣዕና ነው هذا هو طبيعة المسلمين وطبيعة المؤمنين الأتقياء እንደዚህ ነው መልካቸው እንጂ ለምን ለምን ይሄ እንደዚህ ከሆነ ለምን ደግሞ ገራገር መስመር አትፈልጉ ምን ጊዜ ራሳቸውን ሞር ትዕዛዝ ውስጥ የሚከተ ነገር ነው አይ ኺላፍ አለ ጀልባቡን ብለብሰው ጣጣ የለም ጀልባብ ከለበስኩ ይበቃኛል እኔ ንቃቡ ምንድነው ኺላፍ አለበት እዛ ውስጥ አትግቡ والله العلماء الأجلاء أهل السنة والجماعة أوجبوا النقاب كليا ሙሉ በሙሉ ይወጅባልና ሙሉ በሙሉ ይወጅባልና ዋጅብ ዋጅብ እንቀራው ወላ ተክሽፍ አትግለጥ ለመሐሪምሃ ለቅርብ ዘመዶቿ አትግለጠው ኢላ ማጀረት العادة በተለምዶ መግለጡ ቢከሽፊ በመግለጥ የታወቀው ቦታ እንጂ በተለምዶ ሊወጅሃ ፊቷን ይመስል ወከፈይሃ ሁለት መዳፎቿን ይመስል ወቀደመይሃ ሁለት ተረገዞቿን ይመስል እቤት ውስጥ እዛ ብትንቀሳቀስ ችግር የለም። እነዚህን እኛ የምንገልጻቸው ለመሐሪም ነው አይደለም። እዚህ ሜዳ ላይ ላለው አጅነብይ ነው። ግን ተመልከቱ፣ ለቅርብ ዘመድ ለወንድሟ ራሱ ጥፏን ይሄን ይሄንን መገላለጥ የለባትም። ጥፏን ምናምን መገላለጥ አያስፈልግም። ወንድሟ ራሱ ነብዩ አለይሂ ሰላቱ ወሰላም አንድ ቦታ ላይ እንዳይተኙ እህትና ወንድም ያሉት አደጋ አለ፣ ሸይጣን አለ። እኛ ጋር ያጋጣሚ ካልቸራችን ሆኖ ወንድምና እህት የሆነ ነገር አይፈላለጉም። አረብ ዓለም ላይ ደግሞ ይሄድን የዘቀጡ ናቸው፣ ይወድቃሉ። አባትና እናት ራሱ ተጠባቀው ነው ሰራተኛይቱን አደራ እነዚህ ሁለት ልጆች አንድ class ውስጥ እንዳይገቡ እያሉ ነው። በአሁን ሰዓት ራሱ በአሁን ሰዓት በአሁን ሰዓት አንድ class ውስጥ እንዳይገቡ ተመልክ ተከታታያቸው ወይንም ተከታተላቸው እየተባለ ነው ዘበኛ እህትና ወንድ ብቻቸውን ከሆኑ አደጋ ውስጥ ይወድቃሉ። በዛን ሰዓት ይህንን ሰውነቷን የምታሳይ ከሆነ ለካፊር ሴት ራሱ አታሳይ የሚባለው ለምንድን ነው? ለካፊር ሴት ያላትን ጸጉር ያላትን የሰውነት ጥራት አቋሟን ምናምን ማሳየት የለባትም አንዲት ሴት ቆጠብ ማለት በቃ ተባባላለ ሌላ አደጋ ስለሚከተለው ወላ ተክሽፉ አትገላጭ ሰውነቷን ለማሐሪሚያ ለቅርብ ዘመዶቿ ራሱ ለወንድሟ ላጎቷ ኢላማ ጀረት ልዓደቱ በተለምዶ የታወቀው ቦታ እንጂ ከሽፍ በመግለጽ ሚወጅሃ ፊቷን ወከፈያ ወቀደመያ ለዘመድ ነው ለማሐሪሚያ ነው እነዚህ ራሱ ለአጅነቢይ ለአጅነቢይማ ጀሚዐ አጅስሚሃ የሚሸፍን ልብስ ነው መልበስ ያለባት። ሰሁር ዋጅብ ለእጇ ጓንት ታደርጋለች፣ ለእግሯ ወፈራ ልቀብስ ታደርጋለች። ወደ ምን ስትቀላቀል ወደ ህብረተሰቡ ውስጥ ስትቀላቀል ሲሬቲሃ ማሻአላህ ምንም ጣጣ የለውም። እንደፈለገች ትሆናለች። ማዕዘው ጅሃ ወአብናኢሃ ወኡሚሃ ወኡኽቲሃ ሁለተኛ አየኩነ መሆን አለበት ሳቲረን የሚደብቅ መሆን አለበት ሊማ ወራአሁ ከጀርባው ያለውን መሰተር አለበት ልብሱ እላይ ረጅም መሆን አለበት ማለት ረጅም ከሆነ በኋላ ረጅም የሚያጣብቅ ጠባብ ሊሆን ይችላል። ረጅም መልበሱ አይደለም። ረጅም ሆኖ ቅርጿን የሚያወጣ ከሆነ ረጅም ሆኖ በጣም የፋፋና እንትን ዘር ያለ ልብስ ከሆነ ልብስ አይባልም። አሁን ቁመት ብቻ አይደለም የተፈለገው፣ አንድ በቁመት በኩል ቀርቧል። አየኮነ መሆን አለበት ደግሞ ሳቲራን የሚሸፍን መሆን አለበት። ሊማ ወራአሁ ከጀርባው ከልብሱ ጀርባ ያለውን አካል ፈላ መሆን የለበትም። ሸፋፈን ዘርዛራ ልብስ መሆን የለበትም። ሸፋፈን ዘርዛራ ሰውነትን የሚያጋልጥ ማለት ነው። ዘርዛራ መሆን የለበትም። يرى የሚታይ የወራይህ ከጀርባው ያለው لون بشرتها የሰውነቷ ምስል መታየት የለበትም። لون بشرتها የሰውነቷ color ማለት ነው። لون color ማለት ነው። የሰውነቷ color ጥላቷ ጠይምነቷ ማስታወቅ የለበትም። ተግባባ። አሁንም ዘርዛራ እንዳይሆን ተከለከለ። መጀመሪያ ረጅም جميع جسمها መላ ሰውነቷን የሚሸፍን አንድ። ሁለተኛ አላ የኩነ ሸፋፈን ምን ማለት ነው? ሸፋፍ ማለት ምንድነው ዘርዛራ ልብስ መሆን የለበትም። ዩራ የሚታይ የሚወራ ይሄ ከዚህ ከልብሱ ጀርባ ያለው ለውኑ በሸረቲሃ የሰውነቷ ከለር የሚታይ መሆን የለበትም። ዘርዛራ ተከለከለ። አጭር ልብስ ተከለከለ። ሶስተኛ አላ መሆን የለበትም ልብሷ በይቀን ጠባብ ዘርዛራም አይደለም ወፍራም ነው ዘርዛራም አይደለም ወፍራም አጭርም አይደለም ረጅም ነው ግን ምን መሆን የለበትም በይቀን ጠባብ መሆን የለበትም ዩበይኑ የሚያጋልጥና የሚያሳብቅ ሀጅመ አዕባኢሃ የሰውነቷን ቅርጽ ማለት ነው። ሐጅም የሰውነቷን ቅርጽ የሚያሳይ መሆን የለበትም። ጉርዶች ክልክል የሚሆኑት ዙሪያ ረጅም ጉርድ እንኳን ብትል ነገሩ ጉርድ መጀመሪያ ለይሰ ሒጃብ ሒጃብ አይደለም። ላያዕሪፉ ልእስላም ሊባሱ አሸርዕይ ሊልሙስሊማ ተብሎ ስንነሳ መጀመሪያ ላይ ነው የሚወጣው። መጀመሪያ ላይ ቲክ ታደርገዋለህ ይወጣል። መጀመሪያ ሂጃብ አይደለም። ሂጃብ ብሎ የሰየመው ማን ነው? ማን ነው ሂጃብ ብሎ የሰየመው? የምትለብሰውን አባሽ ቻይና የቻይናው አለ። የቻይናው ደግሞ ረጅሙ ወጡ ነው፣ ጥቁሩ ጥቁር ነው። ይህን ቅርጻቸውን ያወጣዋል። ምናልባት ጀብስ እኮ ራሱ ቻይና ስለ ሂጃብ እኮ የምታውቀው ነገር የላትም። እሺ ሸጥላት ነው አስመሰለች ማስመሰል ትችላለች አስመሰል አላከችላችሁ ደግሞ አሰማምረው ነው የሚያመጡት ራሱ አጥር ላይ እንትን ገመድ ላይ ተዘርሮ ያስታውቃል ቅርጹ ምን ላጀብ ሀታሻን والله ያ አላህ ቅርጹ እዚህ ላይ ጥብቅ ይላል መካከል ሰውነቷ ላይ ቀጭን ነው እዚህ ታች ሲመጣ ደግሞ ሰፋ ይላል እንደውም ከጉርዱ የበለጠ እኮ አደጋ ነው ከጉርዱ ጉርዱ ልጅቱን ሁለት ቦታ ይከፍላታል አይደል ከዚህ በላይ አንድ አካል ከዚህ በታች ሌላ ነው ጉርዱ። የሆነ ነገር አያስታውቅም። ቻይ ነው ቀጥ ብሎ ያሳያል ወገቧል፣ ርዝመቱን ማለት ነው። በዛን ሰዓት አስበው አደጋ ነው ወላሂ። ሶስቷንም ሸጥ የተሟላ ልብስ መሆን አለበት የምትለብሰው ልጅ። ሀዛ ሸርዒ ሸርዒ ይሄ ነው። በሸሪያችን አለባበሱ እንደዚህ ነው። ጉርዱንም ኢንሻአላህ ለመተው የቻይናውንም መተው የቻይናውን ይለብሱና ከላይ ነጭ የሆነ እንትን ነገር ሻርፕ ምናምን ነገር ያደርጉበታል። በጣም መጥፎ ነው። በጣም ለይሰ ሂጃብን ሀላ አይደለም ሂጃብ ሂጃብ እንደው ትንሽ የሆነ ዝቅ አለ ቢባል እንኳ የሆነ ኺላፍ ላይ አለ። እንደው ኒቃብ ብትለብስ ነው ዋና ማክሲመም ሸርዒ የሆነው ሸሪዓ የሚያውቀው በሐዲስ በቁርአን ቁጭ ያለው እንደ ዑለማ ኒቃቡ ነው። ከዛ እንደው የዑለማዎች ኺላፍ አለ ከተባለ ምኑ ጀልባቡ ነው። ከዛ በታች ያለው የለም። በምንም ውስጥ አይደለም፣ ሂጃብ አይደለም። ሌላው እኛ እኮ ወደ አንድ ነገር ስላስደሰተን እኮ አይደለም፣ አንድ ነገር ስለወደድነውም አይደለም፣ ስላስደሰተንም አይደለም። ሂጃብ ሂጃብ መሆን አለበት። ሂጃብ ሂጃብ መሆን አለበት። ለአላህ ስንል ነው የምንለብሰው። ዋናው ትልቁ ነገር ደግሞ መቀየር ነው ያለብን። መቀየር በቃ እስከ ዛሬ ለብሰነዋል፣ ይበቃል። በቃ አንተም እስከ ዛሬ ሱሪህን አስረዝመሃል፣ አሳጥረው። ያ ማለት ነው፣ ሌላ አይደለም። የስተዛሬው አልፏል። ካሁን በኋላ ግን ለውጥ ማምጣት ፈጣለሁ። አልሐምዱሊላህ አሁን ትልቁ አርባ ምንጭ ላይ ምንድነው ያለው? አንደኛ ልጆች በአቂዳ እየሄዱ ነው። አንድ ትልቅ ውጤት። ሁለተኛ ኒቃቢስት በጣም ነው የበዛ ገብታችኋል። አልሐምዱሊላህ ትልቁ ነገር እኔ በየሳምንቱ በየወሩ የሆነ ነገር እሰማለሁ። አልሐምዱሊላህ እንደዚህ ለውጥ መነሳሳት ማለት አንድ ወደ ዲን እየቀረበ እየመጣ ነው ማለት ነው። ለአላህ ብለን ሂጃብ ስንለብስ ኒቃብ ስንለብስ አገር ይጮሃል። ይህን ነው ቤተሰቦቻችን ያለቅሳሉ። እናት ኡ ነው የምትለው ያዙ ይልቀቁ፣ አባት ልቀቅልኝ ጭል ይችላል። ይህንን ሁሉ መጋፈጥ ነው ያለብሽ። በቃ ዋናው ትልቁ ነገር አልጋ ባልጋ ሆኖ የምናደርገው ኸይራት የለም። የወራኢና ከጀርባችን ሸይጣን እነሱን ይቀሰቅሳል ያለ ነው። አንቺ ግን የሚፈለገው ካንቺ ለውጡ ነው። ስትቀየሪ አላህ ላንቺ መቆም ያለበትን ቦታ ይቆማል። ወላህ ማንኛውንም የምትፈልጊው ኒቃብ ሳትለብሺ የምታገኘውን ነገር ከኒቃብ ስር ሆነሽ ታገኘዋለሽ። ትዳርም ሆነ ምንም ሆነ ምን ስልጣንም ሆነ ምን ታገኘዋለሽ። ከኒቃብ ስር ሆነሽ ማደግ ያለብሽን ኒቃቡ አያግደውም፣ አለም አያግደውም። እንኳን አንድ ልብስ አይደለም መድረስ አለብሽ ቦታ ትደርሳለሽ። ይሄንን ወቂ መሆን ያለብሽን ነገር ትሆኛለሽ። قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء بيدك الخير إنك على كل شيء قدير። አላህ ስልጣንን ከፈለገው ይነጥቃል፣ ለፈለገው ይሰጣል። የፈለገውን ልቅና ይሰጣል፣ የፈለገውን ያወርዳል። ለአላህ ከኒቃብ ስር ያሉ ሴቶች ባል ያጣሉ ማለት አይደለም። والله ይጫረቱባቸዋል። ለምን ማን እሷን ሴት ኒቃብ አለበሰች ጋር እንዴት ብዬ ነው ጎን ለጎን የምሄደው? አያችኋት ስናቴ ማለት እኮ ነው። ትመቻለች። ፊቷ ምንድን ነው አፍንጫዋ ምንድን ነው ማለት ነው። አበደን ወላሂ እንደዚህ አትችል። በቃ ኢንሻአላህ አላህ ይቆምበታል። ማንኛውም የሚያስፈልጋችሁን ነገር ዋናው ተቀየሩ። ሙጃሃዳ ማለት እኮ ይሄ ነው። ጂሃድ ማለት እኮ ይሄ ነው። እኛ ታግለን የምናገኘው ነገር ነው። ይኸው በአቂዳው ዓለም ብትመጡ ወላሂ ለዚህ ለተውሂድ ኢብራሂም እሳት እንድጣል የግድ ኢብራሂም እሳት መግባት አለባቸው እንደ ተውሂድ እንዲሆን አይደለም። መሐመድ መሰደድ ነበረባቸው እንደ ከሀገራቸው አይደለም። ሰሃባ ሁሉ አንገቱን መስጠት ነበረበት እንደ ኢስላም የበላይ ሊሆን ላ አይደለም። ግን ከኛ የሚፈልገው ነገር አለ። ከኛ የሚፈልገው ነገር አለ። ሙጃሃዳ፣ ትግል፣ መሳለል። ከዛም በኋላ ነው ተበጥረን ይወጣልና ኒቃቡ ስር ሆና ትበጠራለች። ምክንያቱም ኒቃብ መልበስ ማለት በጣም ትልቅ ነገር ነው። አንደኛ እዚህ ሹባህ አለ። አይ ድምፅ የለኝም። እሺ ሶስተኛ ሶስተኛ አላ በይቀን ጠባብ መሆን የለበትም ልብሷ ዩበይኑ የሚያጋልጥና ዩበይኑ ግልጽ የሚያደርግ ሀጅመ ቅርጽ አዕባኢሃ የሰውነቷን ቅርጽ የሚያሳይ መሆን የለበትም መሆን የለበትም። አንደኛ መላ ሰውነቷን የሚደብቅ መሆን አለበት። ሁለተኛ ዘርዛራ ልብስ መሆን የለበትም። ሁለተኛ አየኩነ ሳቲረን የሚሰትር የሚደብቅ ሊማ ወራአሁ ከኋላው ከጀርባው ያለውን ከውስጥ ያለውን ሰውነት ፈላ መሆን የለበትም ማለት ነው። ሸፋፈን ዘርዛራ ልብ ዩራ የሚታይ ምን ወራእሂ ከኋላው ያለው ለውኑ በሸረፊሃ የሰውነቷ ምስል መታየት የለበትም። ሶስተኛ አላ እንዳይሆን ይህ የምትለብሰው ልብስ በየቀን ጠባብ የቻይናም ሂጃብ በሉት ጉርድም በሉት መሆን የለበትም ትቶው አንደኛ አላህ እርዳት፣ አላህ ወደ ሂዳያ ያምጣቸው ልጆቻችን አይደል? ትልቁ ነገር ይሄ ነው። አላህ ጎበዝ አላህ አድርጋቸው። ኢማን ውስጣቸው ከገባና ሀያል ከሆኑ ወላሂ ማንም አይፈነቅላቸው። ኒቃቡን መልበሱ እጅግ ከብዙ መከራ ነገር ይጠብቃቸዋል። ወላሂ በጣም ብዙ ጥቅም ነው ያለው። አንደኛ ጧዓተን ሊላህ ለአላህ በኢባዳ ይመዘገባል። ጧዓተን ሊረሱሊላህ ሰለላሁ ዐለይሂ ወሰለም ኢትባዓን ሊዓኢሸተ ወኡም ሰለማ ወአዝዋጅ ነቢይ ሰለላሁ ዐለይሂ ወሰለም ሙሉን ኒቃቡን ሲለብሱት ነበር። ያንን የነሱ ተከታይም እነሱን ሞዴል አድርገን መያዛችን ይሄዳል። በቃ ያን ይህ በጣም ብዙ ጥቅም አለው። ከመሐረማት ትጠበቃለች። ከጅርም ብዙ ነገር አለው መካከል ላይ ኢንሻአላህ ከነደልሉ እናየዋለን። አላ የኮነ እንዳይሆን በየቀን ጠባብ ይበይኑ የሚያጋልጥ ሐጅመ ቅርጽ አባይሃ የሰውነቷን ቅርጽ የሚያሳብቅ መሆን የለበትም። ሶስት አይነት ነው አይደል ያለው ምን ሶስት ሸርጥ መሟላት አለበት። አንድ ሂጃብ ሂጃብ ሊባል አንደኛው ላይ የስሩ ጀሚአ ጅስሚሃ ምን ማለት ነው? አየኮነ ዛፊር ረጅም መሆን አለበት። አጠር ያለ ከሆነ እግሯ የሚታይ ከሆነ እንደዛ የተበጣጠቀ የተበጣጠሰ ነገር መስራት የለብንም። የሆነ ነገር ሰርተን የሆነ ነገር ማጣት የለብንም። ከሰራን ኡድኹሉ ፊ ካፋ ጨርቄም ማቄም የለም። ጠቅልል ብላችሁ ከገባችሁ ግቡ። አንድ እግራችሁን ውስጥ አንድ እግራችሁን እስላም ውስጥ አታድርጉ። ምንድነው እንደዚህ አይነት ነገር? በራስ ጨዋታ እኮ ነው። በራስ ጨዋታ ነው። ጠቅልል ብለው ከገቡ መግባት በቃ። ደግሞ እርግጠኛ ነኝ ኒቃብ ውስጥ ያለች ልጅና ከኒቃብ ውስጥ ያሉ ሴቶች እኩል እየዋሉ ነው፣ እኩል እያደሩ ነው። ምንም ለውጥ የለም። አላህ ዘንድ ያለው ምዝገባቸው አኬናንታችሁ ብቻ ነው የሚለያየው። የተወሰነ አጅራቸው መጠን ይለያያል እንጂ ምንም አልሆነችም። ይሄ ቃብ ውስጥ ያለች ምን ደረሰባት? አንድ ቢነካት ሁላችንም የምንነካው ሁላችንም የምንጮኸው አይደል እንዴ? አትማሪም ከተባለች ሁላችንም አንማራት በቃ ለምን እሷ እየሞተች ያለችው ለኢስላም ነው፣ ምን አጅል ለኢስላም ነው። ኒቃብ ውስጥ ያለችና ከኒቃብ ውስጥ ያለች ሴቶች እኩል ይነጋል፣ እኩል ይመሻል። አላህ ዘንድ ያላቸው ደረጃ ግን ይለያያል። ያን ነው ማይፈልግ ያንን ነው ማይፈልግ መምሸት መንጋቱን ሳይሆን ደግሞ አላህ ዘንድ ያለን ቀረቤታ በዚህ ነው የሚታየው። ሙሉ ኒቃብ ነው ወይ የሚወስነው? ኒቃብ ይወስናል ማለት አይደለም። ኒቃብ ግን የኢማን እጅግ ማክሲመም ደረጃ ላይ እየወጣን ያለው ተገዥነትን ይገለጽበታል አይደለም። ኒቃብ ይወጅብ አይወጅብም ያሉት ሀታ አልዑለማ ምን አልዑለማ الشيخ الألباني ሚስቶቻቸውና ልጆቻቸው ኒቃብ ይስኩት ናቸው። አላ የኩነ መሆን የለበትም በይቀን ጠባብ ይበይኑ የሚያጋልጥ ሐጅመ አዕዳኢሃ የሰውነቷን ቅርጽ ففي صحيح مسلم عن النبي صلى الله عليه وسلم أنه قال ሰሒሐ ሙስሊም ውስጥ ሙስሊም ውስጥ አን ነቢ ሰለላሁ ዐለይሂ ወሰለም ከነብዩ የተረጋገጠ አንድ ሐዲስ አለ። እነሆ ቃል ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ ሲንፋኒ ሁለት ጎሳዎች አሉ። ምን አህሊናር የጀሃነም ሰዎች አሉ። ሁለት ጎሳዎች ይላሉ ረሱል ዐለይሂ ሰላቱ ወሰላም። ሲንፋኒ ሁለት ግሩፖች፣ ሁለት አይነቶች ምን አህሊናር የእሳት ቤተሰቦች የሆኑ ሰዎች አሉ አሉ። ለም አረሁማ እስካሁን ግን እኔ በህይወት አላየኋቸውም ይላሉ ነብዩ ዐለይሂ ሰላቱ ወሰላም። በእኔ ዘመን የሉም አላየኋቸውም ማለት እነማን ሆኑ አንደኛ ኒሳኡን ሴቶች ናቸው። ካሲያቱን ለብሰዋል። አሪያቱን ራቁታቸውን ናቸው። ለብሰው ራቁ ተሸውደዋል። በጣም የለበስን ይመስላቸዋል። ሂጃብን ግን አልለበሱም። ለብሰዋል አልለበሱም። ቃሪያ ሱሪ ላይ ብቻ አትሂዱ። ለብሳ ያልለበሰች ማለት ወላሂ እንደዛ አትፈጸሙ። በጣም ጉርድ ሆነች እስከ ጉልበቷ ድረስ የለበሰች ማለት አይደለም። ሀጅመ አዕባኢሃ የሰውነቷን ቅርጽ ካሳየ ፈሄ ካፊየቱን ወላኪን አሪያ የሰውነቷን አቋም የሚለካ የሚያሳብቅባት ከሆነ የዚች ልጅ አቋም ተብሎ በርቀት የሚለካ ከሆነ ይህ ቻይና ሂጃብ ማለት ነው። ይህ ቻይና ሂጃብ እንኳን እኛ ስለሰራ ነው ስለለበስ ነው አይደለም። አንድን ነገር ግን መልበስ የለብንም። እንተው እንተው ነቱብ ኢላላህ ነቱብ ኢላላህ ወልነልበስ በቃ ሸክ የሌለበትን ጥርጣሬ የሌለበትን ደዕ ማ ዩሪቡከ ኢላ ማ ላ ዩሪቡከ እየተጠራጠርክ አንተ የሰው እረጅ ነው መለሻ አንተ ይሄ ትክክለኛ ሂጃብ ነው ሌላ ጋር ሂጃ አይ ሂጃብ አይደለም ሂጃብ ነው ሂጃብ አይደለም አንድ ሰው እኔ ላይ ለምን ይስጠር ይፍጠር ሰው በቃ አላደርገው ይሄ ያደረግከው ነገር ዑለማ ተካልፎበታል ካሉኝ አላደርገውም ለምን አደርገዋለሁ በቃ ለምን ራሴን ጥያቄ ምልክቶች ይሄ ዑለማ ፈትዋ መስጫ ለምን ይሆናል በቃ ኒቃቡ ላይ ፈትዋ ተሰጥቷል አልተሰጠም ቢያንስ ቢያንስ ማንም ሰው ይልበሰው አይከለከልም ወይንም ክልክል ነው አይባልም ኒቃቡ ክልክል ነው አይባልም ከዛ በታች ያለው ላይ ነው ኺላፉ እንደው ቢያንስ ምንም ኺላፍ የሌለበት ዑለማ የተስማማበት ነገር ነው። ቢያንስ ቢያንስ ዑለማ ተስማምቶበታል። አንዱ ዋጅብ ነው አለንም ማለት አንዱ እንደው ብንለብሰው ጥሩ ነው። በቃ እንደ ቢያንስ ቢያንስ ምንድነው ዑለማ ጥሩ ነው ነው የሚሉት ጥሩ ነው እንደው ጥሩ ነው በሚለው ይገናኛል። ዋጅብ በሚለው ጋር ይስማሙ። ደግሞ አህሉ ሱና አቂዳ የገባው አህሉ ሱና ሱና ላይ ያለ ስንቱ ያለ ሱና እንከተላለን አለ ሲንፋኒ ሁለት ጎሳዎች ምን አህሊ ከጀሃነም ሰዎች ናቸው። ለማረሁማ አላየኋቸውም ይላሉ ነብዩ አለይሂ ሰላቱ ወሰላም። እነማን ናቸው? አንደኛ ኒሳኡን ሴቶች ናቸው። ካፊያቱን ለብሰዋል፣ አሪያቱን ግን ራቁታቸውን ናቸው። ተሸውደዋል ማለት አደገኛ ሽወዳ ለብሶ ያለበሰ አደገኛ ነው። ራቁታቸውን ቢሆኑ ልበሱ ይባላሉ። አአ ለብሰናል ነው ልበሹ ለብሻለሁ ከዚህ በላይ ሂጃብ የለም ትችላለህ፣ ግን በሸሪዓ ሚዛን ካፊያቱን ለብሰው አሪያ ተራቁታቸውን የሆኑ ለብሰው ያለበሱ ማለት ነው። ማኢላቱን ማኢላቱን በውዝዋዜ የሚንቀሳቀሱ ማኢላት የተዘነበሉ ራሳቸው ያፈነገጡ ማለት ነው። ማኢላት ሙሚላቱን ሰዎችን እንዳፈነግጡ የሚያደርጉ ማኢላት ራሳቸው መስመር ለቀው የወጡ ማለት ነው። ራሳቸው መስመር ለቀው የወጡ ሙሚላት ሌሎችን የሚያማልሉ ማለት ነው። አንድ ሴት መስመር ለቃ ስትወጣ ራሷ ብቻ አይደለች የምትበላሸው። አንድ ሆኖ ወጣት ይዛ ትጠፋለች። የሆነ የጀሃነም ጓደኛ አብራ ታዘጋጃለች። ይሄን ያለ ነው። ሸይጣን ብቻውን ብቻውን ጀሃነም እንደማይገባ ዝቷል አይደል እንዴ? ብቻዬን ጀሃነም አልወርዳትም ብሏል። እ ሌሎች ጀሃነም ሰዎችን አጠራቅማለሁ ነው ያለው። አሁን ራሱ ስራ ነው ሌት ተቀን ይፈራል ይፈጋል። የሚገርም ነው። ልክ አንተ ችከላ እንደምትቸክል ሸይጣን ሲሯሯጥ ነው የሚያነሸው። እሱ ማንን ለማጥመድ አንድ ሴት ይዛል ማናት ነው እንትኑ ሀብ እንትን ሁባላው ማናት? መረቡ ማናት? ሴት ናት። ብታይድና ይወተውሳታል። አለባበሷን አሳምራ ወይ ሽቷን ተቀብታ ትመጣለች። አንዱን ምስኪን እዛ ትጥለዋለች፣ ይወድቃል። በቃ ቢያንስ ሁለት አገኘ ማለት ነው ሸይጣን። አንድ ሴት ያበላሻል ቅድመ ለም አረሁማ አላየኋቸውም እነዚህ ሁለት ጎታዎች ይላሉ ነብዩ። አንደኛ ኒሳኡን ካፊያቱን አሪያት ለብሰው ያለበሱ ማዕናት ራሳቸው ያፈነገጡ ሙኑላት ሌሎችን ደግሞ የሚያፈነግጡ ወይንም ደግሞ ሌሎችን የሚያማልሉ መስመር የሚያፈነቅቁ ማኢላቱ ሙሚላት ማለት ደግሞ የፀጉር አደራረጋቸው ማዕልና ሙሚል የሆነ ወይ በዚህ ላይ ያስቀምጡታል ወይ እዚህ ላይ ያስቀምጡታል። አስተራራቸው ነው ማኢላት ሙሚላት። ከኋላ ቀርተነዋል። ከኋላ ተመልሳችሁ አንብቡት። ማኢላት ራሳቸው ራሳቸው ያፈነገጡ ሙሚላት ሌላን ያፈነግጡ ይከብዳል። እኔም ከዚህ ነው ያወጣው ሰው እ የሚያማልሉ ማለት ነው። ወንዶችን ሌሎችን የሚያማልሉ ሴቶችን ራሱ ያማልሏቸዋል። የፀጉር አሰራሯ፣ የአቋሟ፣ የልብስ አለባበሷ ስታዩት ምስኪን ልጅ ያለች አለች ሂጃብ ምን አይነት አቋም አላት? እንደዚህ ብለህ እኮ ነው የሚያምርብኝ የሚል ነገር አለ። የምታማልለው ወንድም ብቻ አይደለም፣ ሴት ጓደኛዋን ራሱ ታበላሻታለች። አለባበሳ ቀለል ያለ ቀልጣፍ ያለ ቻይናውን ልበሽ ጅርፍስ ብለሽ ይሄንን ድንኳን ልብሰሽ ትሄጃለሽ። በቃ ራስም ይመስላል ይመስላታል፣ እንድትወሳወስ ያደርጋታል። ይሄንኛው እኮ ቻይናዋ ቀላል እኮ ናት አይደል? እሷ ብትለው ቀላል ነው። ይቅር ይቅር ይቅር በጣም ይቅር ወላሂ ቻይና ይቅርባቸው። ጉርዱም ይቅር። ጉርዱማ ዩሮ ነው አይደል የሰው ነው። በጣም ቆይተናል። ጉርዱማ ቆይቷል። ጉርዱም ኢንሻአላህ ብዙ አይለብሱትም አይለብሱትም። ደግሞ ቢለብሱትም ለመግዛት ያጋጣሚ ወይዱ ከሰባት ችግሯቸው እንጂ ሂጃቡን ጠልተውት እንዳይመስላቸው። ወላሂ ሁሉም ፍላጎት አለው ኒቃብን ለመከናነብ። ወይ ቤተሰብ ጫና ነው፣ የወንድም ጫና ነው። ከለበሽ ይዛ አደርሽም የየአባት ቃና ነው ኢንሻአላህ። ለዚህ ደግሞ አንድ ቆራጥ ጀግንነት በአላህ ቀዷ ማመን አላህ አላህ አለ ከጎኔ አላህ ይረዳኛል። ኢነላህ ማአሳቢሪን በቃ ይሄ ወንድነት ማግኘት ብቻ ነው ኢንሻአላህ። ሸህ ኒሳኡን ሴቶች ካፊያቱን ለብሰው አሪያት ራቁት የሆኑ ማኢላት ራሳቸው መስመር የለቀቁ ሙኒላት ሌሎችን መስመር የሚያስለቀቁ ወይንም የሚያማልሉ እነዚህ አንድ ጀሃነም ሰዎች ናቸው። አንዱ ጎሳ አላለቀም ባህሪያቸው ሩእሱሁነ የነዚህ ሴቶች ራሳቸው ጸጉራቸው ሚስሉ ይመስላል ሚስለ አክሊመቲል ቡኽቲ የግመል ሻኛ ይመስላል። ይቆልሉታል ማለት ነው። ከዚህም ከዚህም ከዚህም ያመጡና እዚህ ያደርጉታል። ይሄን ብዙ ጊዜ ተነጋግረናል። ሂጃብ ስትለብሱ ጸጉሯችሁ ማስታወቅ የለበትም። አይወጥረው ሂጃቡን አንድ ላይ ጠቅላችሁ አትሰሩት፣ ልቀቁት። ወይ ሶስት ቦታ ክፈሉትና ወይ አራት ቦታም ክፈሉት፣ አሰር አሰር እያደረጋችሁ ልቀቁት። የሆነ በተን ይበል በመካከል ላይ ጠቅላችሁ እንትኑን ሂጃቡን ጀልባቡን እንዲወጥሩ አያያዙ ይሄ ራሱ የሆነ ነገር ያሳብቃል። የዚህ ሲል ጸጉር ሂጃቧ ቢነሳ ምንም ያክል ጸጉር አላት ጀርባዋ ይነካል የሚባል ነገር መሆን የለበትም። እኛ እኮ የሂጃቡ ምስጢር ይግባን የምንባባለው ለዚህ ነው። የሂጃቡ ምስጢር ይግባል። ከዛም በኋላ ግን አቋሟ ቢያምር አንዲት ልጅ ምንም አትጠየቅም። ላይ ከልፈላሁ ነፍሰን ኢላ ውስዓሃ ኒቃቡ የሚያምርባቸው አሉ። ሲሄዱ ሲንቀሳቀሱ ላያቸው ላይ ሲንቀሳቀሱ የሚያምርባቸው አሉ። በዛ ላይ ያ ጥያቄ ያንተ ነው፣ አንተ መንቀል አለብህ። እነሱ የለባቸውም። በዛን ምን ያድርጉ እንጂ ካለም መጥፋት አለባቸው። ለደሱ አታፈጥሽ ኒሳኡን ካሲያቱን ለብሰው አሪያት ያለበሱ ማኢላቱን ያፈነገጡ ሙሚላት ሌሎችን ደግሞ የሚያማልዱ ሩኡሱሁነ የራሳቸው ጸጉር ሚስለ የሚመስል አስኒማት ሻኛውስ ማለት ነው። አልቡኽት ግመል ማለት ነው። አልዕጃት ይላል ከኋላ የከሳ ግመል የእሱ ሻኛ በጣም ይጎላልና ሴቶች ሻኛቸው ስለሚጎላል ላይርኩን ጀነተ እነዚህ ሴቶች ጀነት አይገቡም አሉ ነብዩ አለይሂ ሰላቱ ወሰለም። ወላ የጅድነ ሪሃሃ ሽታዋን የማያገኙ መግባታቸው ይቅርና ወላሂ ይህንን ሰለፉ ነሷሌህ ምንድን በጣም የሚያስፈራ ሐዲስ ነው ብለዋል። ነብዩ አዛኝ ናቸው፣ ረህመተን ሊልዓለሚን የተላኩ ነብይ ሽታዋን አያገኙም ካሉ እኛ በሌላ ነገር መፈከር የለብንም። ምን ይሩሃ ከማጃአት እንደመጣ ዝም ብለን ተርጉመን እንመለስ ነው ያሉት። ወላሂ አስፈሪ ሐዲስ ነው። በጣም አስፈሪ ሐዲስ ነው። በጣም በጣም ሰሂህ ሐዲስ ሙስሊም ዘገባ አስፈሪ ሐዲስ بخت ምንድን አልክ? ምንድን ያልኩት بخت የግመል ሻኛ አክሊማ ሻኛ بخت ግመል ማለት ነው። የግመል ሻኛ የሚመስል ጸጉራቸው ጠቅለው አንድ ቦታ ያስቀምጡታል። ልብሱን ይወጥርና ያሳያል፣ ያሳብቃል። ያ ነው ግመል ሻኛ ያስመስል እሱን ላይርኩል ነጀና ጀነትን አይገቡም አሉ ነብዩ عليه الصلاة والسلام። አይገቡም? አዎ አይገቡም። አረ ምን መግባት ወላይ ግን ሪሃሃ ሽታዋንም አያገኙም ወይ ነሪሃሃ የጀነት ሽታ ራሱ ከእቴ ምን ከዛ ወከዛ ከዚህ ከዚህ ርቀት 500 ዓመትም ይቀር 7 70 ዓመትም ሲቀረው ይሆን ርቀት ላይ ብቻ ሆነ ርቀት ላይ ሆኖ ሽታዋ መዓዛዋ ይመጣል። የጀነት ሽታ የዛን ያክል ርቀት ላይ እንኳን ሆኖ መዓዛውን ካይመጣላችሁ እንኳን ጀነት መግባታችሁ ይቀርና ይላሉ ነብዩ አለይሂ ሰላቱ ወሰለም። አልከፈሩም፣ ይከፍራሉ አይደለም፣ ኩፍር ብቻ ነው የማይምረው አላህ። ዑለማዎች በጣም ተሸዱድ እንዲጠነቀቁ የተደረገ በጣም ተሸዱድ ነው እንጂ ዛነት አይገቡም ማለት አይደለም በጭራሽ ይላሉ። ወላኪን ሐዲሱ አስፈሪ ነው፣ በጣም በጣም አስፈሪ ነው። በጣም ስለዚህ መጠንቀቅ የሆነውን ለብሶ ኢንሻአላህ እ ጭማሪ አለው ቅራ አለ ለቀራው ወሬጃሉን ወንዶች ናቸው። ሁለተኛው group አንደኛው ቀራል። አንደኛው ምንድነው? نساء ሴቶች ናቸው። ካፊያቱን ለብሰው ተራቁታቸው ነው ሆነው مائلات ሌሎችን የሚያዘነብሉ مائلات ራሳቸው ያፈነገጡ مميلات ሌሎችን የሚያማልሉ ርዑሱሁነ የራሳቸው ጠጉር ይፈለ የሚመስል አክሚነተል ቡክ የግመል ሻይ ነው። ላይርኩልነ ጀና ጀነት አይገቡ ወላይ ሪሃሃ ሽቷን ማዕዛዋንም አያገኙ ምግባታቸው ይቀርና ሁለተኛ ወሪጃሉን ወንዶች ናቸው። ማአሁም ከነሱ ጋር አለ ሲያጥ አለንጋ ይዘው ይዞራሉ። ከአዝናቢል በቀር የከብት ጅራት የሚመስል ረጃጅም አለንጋ ይዘው ይዞራሉ። ምን ያደርጉበታል? የብሬቦነ ይደበድባሉ፣ ይመታሉ። ቢሃ በዚች አለንጋ ዒባደላህ የአላህን ባሮች ይገርፉባታል። ዛሊሞች ናቸው፣ በደለኞች አምባገነኖች፣ እንደዚህ አይነት ሰዎች አሉ ማለት ነው። ሁለት አይነት ሰዎች በእኔ ህይወት አላየኋቸውም ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደዚህ የተበላሹ ጋጠወጥ ሴቶችና እንደዚህ አይነት ደግሞ ዛሊም እጅግ አምባገነን የሆኑ ወንዶች ወደፊት ፖሊስ የሚመስል ነገር ማለት ነው። ደህንነት ይመስላል ፖሊስ። በቃ ሰው ይዞ ይዞራል። የፖሊስ ዱላ አይደል አለ አይደል? እዚህ አይነት ማለት ነው። ስርዓት ለማስያዝ አይደለም የተከለከለው። ፖሊስ የትኛው ሙስሊም ሀገር ላይ አለ ፖሊስ ስርዓት ለማስያዝ። ግን ያገኘው ለምን አየህ ብሎ የሚመታ ከሆነ አባባልን ለምን ተመለከትከኝ፣ ለምን ጠቆርክ ብሎ የሚመታ ከሆነ የተፈለገው ምንድን ነው? ዙልም ነው። በደል ማለት ነው። በቃ አወቃችኋችሁ። ሲያጥ ማለት ምንድን ነው? ሲያጥ ምንድን ነው? አለንጋ ከአዝናቢል በቀር አዝናብ ምንድን ነው? ጅራቶች ማለት ነው። የዘነብ ፕሉራል አዝናብ ይባላል። አዝናብል በቀር የከብት ጅራት የሚመሳሰል በጣም ረጃጅም ማለት ነው። ምሳሌ መንገዳቸው ማወዳደሪያቸው ማነጻጸሪያቸው የከብት ጅራት በጣም ማሩፍ ስለሆነ ነው። እነሱ የድሪቡነ ይደበድቡበታል፣ ይቀጠቀጡበታል? ቢሃ በዚች አለንጋ ዒባደላህ የአላህን ባሮች ይገርፉበታል። እየሰሩ ዑለማዎች ተገርፈዋል በእንደዚህ አይነት አለንጋ። እነ ኢማሙ አህመድ ቁርአን መኹልቅ ነው በሉ ተብለው ባለንጋ ሰውነታቸው እስኪሸትን የገረፋቸው ዛሊም አለ እንደዚህ አይነት እኔ ኡማ በእኔ ዘመን አልመጡም ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁለቱ ሰዎች ናቸው የጀሃነም ሰዎች ነብዩ በህይወት ያላዩአቸው። ዋናው ታርጌታችን የቱን ነው? ኒሳኡን ካሲያትን፣ አሪያት ማኢላቱን የሚላት ርዕሱሁነ ሚስለ አስል መስል ቡክት ያለውን ነው የሚፈልገው። ይሄ ስለዚህ ሂጃቧን መለስ قال شيخ الاسلام ابن تيميه رحمه الله شيخ الاسلام ابن تيميه رحمه الله ይላሉ في مجموع الفتاوي مجموع الفتاوي شو ላይ እንዲላሉ 22ኛው ቮሊዩም 146ኛው ገጽ ላይ 22ኛው ቮሊዩም ወደ 38 ቮሊዩም ነው وقد فسر قوله صلى الله عليه وسلم وقد فسر وقد فسر قوله صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰላም ሐዲስ እንዲህ ተፈስሯል። ካሲያቱን አሪያት ማለት ምን ማለት ነው አሉ። ይህን ሲፈስሩ قال شيخ الإسلام ابن تيمية رحمه الله في مجموع الفتاوي وقد فسر ተተርጉሟል ቀውሉሁ ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ተፍሲር እንትን ሐዲሳቸው ተፈስሯል ወይንም ፈሰረ ቀውለ ፈስሮታል ካሲያቱን አሪያት ካሲያት ለብሰዋል። አሪያት ራቁት ናቸው። ለብሰው ያለበሱ ማለት ምን ማለት ነው ሲባል ቢአንተክ ቢአንተክ ቢአንተክተፊ ተለብስን ይመስላል እንዴ ቢአንተክተፊ ተለብስን ይመስል ማላይስሩሃ መላ ሰውነቷን የማይደብቅ ልብስ ተለብስን ይመስል ማለት ነው። ካፊያቱን አሪያት ማለት ነው እንጂ ጉርድ እነዚህ በጉርድና በኩታ የሚሄዱት እነዚህኞቹን አይደለም። እነሱማ ነው ወጣ ነው ወይ መላ የማይሸፍን ማለት ነው። መላ ሰውነቷን አይሸፍንም። ሰፊ ቢሆንም አጭር ነው። ወይ ረጅም ነበር፣ ጠባብ ነው። ወይ ረጅም ሰፊ ነበር፣ ሽክሽክ ነው። ዘርዛራ ነው፣ ሰውነቷን ያሳያል። ይህ ማለት ነው ላይ ያሳለፍናቸው ከሶስቱ አንዱ ከተበላሸ ከሸር ያወጣል። ያ ነው ካፊያቱን አሪያት ማለት ካፊያቱን አሪያት ማለት የነብዩ ቃል ተተርጉሟል። ምን ተብሎ ቢአንተክ ተሲየ ትለብስን ይመስል አንዲት ልጅ ማላየት ስሩሃ የማይሰትራትን ልብስ ፈየ ይህች ልጅ ካፊየቱን ለብሳለች የውሃ ወሄ ነገር ግን እሷ ፊል ሐቂቃ በእውነታ ካየናት በሸሪዓው ከመዘናት አርየቱን ራቁቷን ናት። በሸሪዓው እንደ ሰው ግን ለብሳለች ከተባለ ለብሳለች ከተባለ አዎ ለብሳለች። ቢአን ተክተሲየ ማላየስሩሃ የማይፈትራትን ነገር ተለብስን ይመስል ይሄ ይህች ልጅ ካፊየቱን ለብሳለች ይሄ ልጅቱ ፊል ሐቂቃ በእውነታ ካየናት ግን አርየቱን ራቁቷን ናት። ራቁት ይባላሉ እነዚህ የሚለብሱት ሴቶች። ቃሪያ ሱሪ የለበሰች ራቁቷን ናት። ራቁቷን ናት አይደለችም። ራቁቷን የሆነች በምንድን ነው? በሸሪዓ ነው። ሸሪዓ ፍርድ ቤት ቃሪያ ሱሪዋን በካል ሽፍን ጫማ ከላይ ይሆን ነገር አድርጋ ነጠላ ለብሳ ብትሄድ አቤ ካፊያ ነፍሳለች ግን ራቁቷን ይሄ ማለት በሸሪዓው ሚዛን ነው። በእኛ ሚዛን አይደለም መልበስን ማየት ያለብን። ለብሻለሁ እኔ ራቁት ነኝ እና የግድ ጭኗ መታየት አለበት እንዴ? አይደለም። የግድ እኮ ለመጋለጥ ግን ሰውነት ምናምን መታየት አለበት አይደል? የሸሪዓ ሚዛን አምጥተን ነው መመዘን ራሳችን ነው። እንዴት ልጅ የሸሪዓው ሚዛን ጋር ትሄድና ትክክል ልብስ ትክክል ነው ተበል። እንዴት ልብስ ረጅም መሆን አለበት፣ ሰፊ መሆን አለበት፣ ዘርዛራ መሆን የለበትም፣ መላ ሰውነት መስተከር አለበት። ነኝኔ ከሸሪዓው ጋር ካልሆነች በቃ አይደለችም ማለት ነው። ያ ነው እንጂ ለራሳችን ራሳችን ፈራጅ፣ ራሳችን ቆራጭ፣ ራሳችን ሸርዒ ይሁንን ራሳችን ሂጃብ ካለው ማንም አይከለከለንም። የመልቂያማ ነው ሚዛን ላይ የሚወድቀው። ዛሬ ላይ እኮ ሂጃብ ነው፣ ቻይናውም ሂጃብ ነው፣ ሂጃብ ተብሏል። ጉርዱም ሂጃብ ነው። ሂጃቤን ስጪ ነው የምትለው። አንዱን ራሱ ይሄን ነጠላው ለብቻ አላል ይሄ ጀልባቡ ከላይ እንትኑ ማለት ነው። ሻርፑ ራሱ ሂጃቤን ስጪ ነው የሚባለው። ሂጃብ ነው የተባለው። ብቻ ነው ሂጃብ ነው አይደለም። ይሄ የኛ የስም አወጣጥ ነው። በስምምነት አወጣ ነው በቃ ሂጃብ ነው እንጂ ትክክለኛው የሸሪዓ ያወጣው ሂጃብ ነው። ስለዚህ ካፊያቱን አሪያት ማለት ሌላ ምንም አይደለም ትርጉሙ ቢአን ተክተሲ የተለብስን ይመስል ማላይ ስሩሃ ሰውነቷን የማይደብቅ ነገር ፈህ ይህች ልጅ ካፊየቱን ለብሳለች ካፊያ ለብሳለች ወሄ ፊል ሐቂቃ በእውነታው ግን አሪያቱን ራቁቷናል ምስል መን ተክተሲ አተውበ ረቂቅ ይስል ለምሳሌ መን ተክታፊ የምትለብስ ሴት አስተውበ ልብስ አረቂቅ በጣም ለስላሳ ልብስ ማለት ነው። ረቂቅ የሆነ ልብስ ከሰውነቷ ጋር ልጥፍ የሚል ልብስ የሚለብሱ አሉ። ሻይ ነው ፊትም አትይበት። ይህ በመጣ ቁጥር ቻይና ቻይና አስተውበ ረቂቅ ቀጭን ልብስ በጣም ስስ ልብስ ማለት ነው። ሰው በረቂቅ ሰውነት ጋር ልጥፍ የሚል ሰውነቷ ጋር ልጥፍ ይላል። ወገቧና ይህን ሰውነቷ ጋለው ያስታውቃል። በቃ ግልጽ ሆነ በጣም ግልጽ ሆኖ ያስታውቃል። ምስለ ከፍታት ያስተው በረቂቅ ስስ ረቂቅ ማለት ምንድን ነው? ስስ ልብስ ማለት ነው። ስስ ልብስ የሳሳ ልብስ ተለብሰን ይመስል አለዚህ ይህ ልብስ የሲፉ ያሳብቃል፣ ይገልጻል። ዩበይኑ እንደማለት ነው። የሲፉ የሲፉ ማለት ምን ያደርገዋል? ያሳብቃል፣ ይገልጻል። ለሰዎች አያችሁት የሚመስለውን ይላል የሲፉ ይገልጻል በሸረተሃ የሰውነቷን አቋም የሰው በሸረተሃ በሸራ أو ثوب ضيق ወይ ጠባብ ልብስ ጠባብ الذي ይህ ጠባብ ልብስ يبدي ግልጽ ያደርጋል ተቃጢያ መገጣጠሚያ ማለት ነው ተቃጢያ መገጣጠሚያ خلقها ያፈጣጠሯል የተፈጥሮዋል የሰውነቷን መገጣጠሚያ መቃጢያ ተቃጢያ ኸልቂሃ የሰውነቷን መገጣጠሚያ ያሳብቃል مثل عجيزتها ዳሌዋን ይመስል عجيزتها ይሄ ዳሌዋ ይህን ያጣብቃል። ወሳዒድሃ كندوان مثل ክርኗ شرابين ሹራቡን ይለብሱታል። በጉርድም ላይ ይሁን በምን እዚህ ላይ ይሄ ወጥሩ ይዘዋል። ሹራቡ የውስጥ ሹራብ አለ። ከላይ ጀልባቡ ከተደረገበት ትልበሰው ክልክል አይደለም። እሱ ግን ጀልባብ ሳይደረግበት ሹራብ እዚህ ላይ ለብሳ በዛ ላይ ጉርድ ተለብሶ ሀዚህ ካፌቱን አሪያ ምንም ሂጃብ የሚባል ነገር አለበት። እሱ ልብስ ለብሳለች። ያው ራቁቷን አይደለችም። ሰው ኧረ ራቁቷን አይላትም። በሸሪዓ ግን ኧረ ራቁቷን እያለ ነው ሸሪዓው። ነው እኮ ድምፁ ስለማይሰማ እንጂ ውይ ራቁቷን ይላል እኮ ሸሪዓው ራሱ ይላል ሚስሉ መንተፍተፊ የምትለብስ ሲመስል አስተውበ ልብስን አረቂቅ በጣም ስስ ልብስ የሲቱ የሚያሳብቅ በሸረታ ሰውነቷን أو ثوب ضيق ወይ ጠባብ ልብስ الذي ይህ ጠባብ ልብስ يبدي ግልጽ ያደርጋል። አሁን የሲቱ ዩብዲ ዩበይኑ ተመሳሳይ ትርጉም ነው ያላቸው። يبدي ግልጽ ያደርጋል ያሳብቃል። አሁን ምንም ተቃጢዓ ኸልቂሃ የሰውነቷን መገጣጠሚያ የሰውነቷን መገጣጠሚያ ምንን ይመስል مثل عجيزتها ዳለዋን ይመስል ወሳዒድሃ ክንዷን ይመስል ክርኗን ጠባብ ሹራብ ይለብሳሉ። ይሄን ለብሰው ይሄዳሉ። ይሄ ሰውነታቸው ያስታውቃል። ይሄ እንደዚህ ወጥቶ ይሄን ማቆና ሙስሊማ ይሄ ወጥቶ ያስታውቃል። አጂብ ሱብሃንአላህ ነገሩ ግን ሂጃብ ከሚታወቅበት አካባቢ አይደለም አንድ መጣችው፣ ሁለተኛ የሆነ ተጽዕኖ አለባት እንጂ ይሄ ሂጃብ እንዳልሆነ እኔ እንደው መለሁ አቅሉን ሂጃብ ነው ብሎ ይናገራል ብዬ አላስብም። አቅል ያለው ሰው ሂጃብ ነው አይደል? ሹራብ ለብሳ እንኳን እንደዚህ ተወጥሮ በዛ ላይ ይህንን ጥም አድርጋ አስራው ይሄ ክንዷ ተወጥሮ ሹራብ ለብሳ ይህንን ሂጃብ ነው ብላ ብትናገር ወላሂ አላ ኸውፍ ሚንላህ ይሄ እስቲዛ ነው፣ ሾፍ ነው፣ ማፌዝ ነው ራሱ እንደዛ አይደለም። ወላሂ ሸሪዓችን ልዝ አላለም። ያ አላህ አልቆጠረውም። ለማንኛውም አተውባ ተውበት አድርገን ቀላል ነው በጣም በጣም ቀላል ነው ሸሪዓችን ወላሂ ወኢነማ ኪስወቱል መርአ የሴት ልጅ ልብስ ይላሉ እብኑ ተይሚያ ወኢነማ ኪስወቱል መርአ የሴት ልጅ ልብስ ማየስሩሃ መላ ሰውነቷን የሚደብቅ መሆን አለበት ፈላዩ ብዴ ግልጽ የሚያደርግ መሆን የለበትም ጅስመሃ ሰውነቷን ሰውነቷን ግልጽ እንዲያደርግ ወላ ሐጅመ አዕባኢሃ የሰውነቷንም ቅርጽ ማሳየት የለበትም ሊከውኒህ ስለሆነ ነው ይህን የሚያደርገው ከሲፈን ወፍራም ልብስ ነው። ዋሲዓን ሰፊ ነው። ለዚህ ነው በቃ የማያሳብቀው። ወፍራም ከሆነ ልጥፍ አይልም ሰውነቷ ጋር፣ ሰፊ ከሆነም ያው ነው። ሰፊ ልብስ ወፈር ያለ ለዚህም ነው የጀልባብ ልብስና የቻይናው ሂጃብ ይለያያል አይደል? ልብሱ ራሱ ከላይ ገና ከመሰፋቱ በፊት ልብሱ እኮ ያስታውቃል አይደል? ይህንን ነው መለስ ያለበት። ለእይታ እንዳይስብ ለእይታ እንዳይስብ ወቀድ ፉሲረ ቀውሉሁ ሰለላሁ ዐለይሂ ወሰለም ይሄ ነብዩ ሐዲስ ተፈስሯል። ምን የሚለው ማርክ ውስጥ ያለው የነብዩ ዳይሬክት ስፒች ነው። ካፊያቱን አሪያት የሚለው የነብዩ ሐዲስ ምን ማለት መሰላችሁ? ለብሰው ያልለበሱ ማለት ምን ማለት ነው ከተባለ ይህም ማብራሪያ ነው የሚሰጠው። ቢአንተክተቴ አንድ ሴሌ ከለብስን ይመስል ምንም ማላይሱሩሃ መላ ሰውነቷን የማይደብቅ ልብስ ፈሄ ይህች ልጅ ካፊየቱን ለብሳለች። ወይ ፊል ሐቂቃ በእውነታው ግን አሪየቱን ራቁቷል። በሸሪዓው ግን ራቁቷል። ለምሳሌ ሚስሉ መንተክተፊ የምትለብስ ሴት አስተው በረቂቅ ሰውበ ረቂቅ ምንድን ነው? ለስላሳና ስስ ልብስ ተለብሰን ይመስል ስስ ልብስ አለዚ ይህ ልብስ የፊቱ በሸረታ ሰውነቷን ምን የሚያደርግ የሚገልጽ ማለት ነው የሚገልጽ አውስተው በበይቅ ወይ ጠባብ ልብስ ረቂቅ ካል ምን አይነት ልብስ መለበስ አለበት ማለት ነው የረቂቅ ተቃራኒ ምንድን ነው እዛው ቀርተነዋል አሁን ከፊት ያለው ነው ተቃራኒ ረቂቅ በጣም ስስ ልብስ ከተከለከለ የስስ ተቃራኒ የረቂቅ ተቃራኒ በአረብያው ምንድነው? ከፊት መሆን አለበት። ገንዳና ልብስ መሆን አለበት። ወፍር ያለ ነው። አዊ ተውበት ጠይቅ ጠባብ ልብስ ስትለብስን ይመስል አለዚ ይህ ጠባብ ልብስ ይብዲ ያጋልጥ የሚያጋልጥ የሆነ የሚገልጽ የሆነ ምንም ተጣጢዓ ኸልቂሃ የሰውነቷን መገጣጠሚያ የሚያሳብቅ ልብስን ይመስል በጣም ጠባብ ሆኖ የሰውነቷን መገጣጠሚያ አዎ ምንን ይመስል ለምሳሌ ሚስል አጂዘቲሃ ሰው ቁጭ በል እንዳትሄደት ነው ቁጭ ብላችሁ ህዝብ ሲያግዳብር ነበር ነው አው ተውበ በይቅ ጠባብ ልብስ አለዚ ይህ ጠባብ ልብስ ይብቲ የሚያጋልጥ የሚያስታብቅ የሆነ ተቃጢዓ ኸልቂያ ምንድነው ሆነ ተቃጢዓ ምን ተቃጢዓ ኸልቂያ ምን ማለት ነው የሰውነቷን መገጣጠሚያ የሚያስታብቅ ምስለ አጂዘቲሃ ወሳኢድሃ ክንዷን ክርኗን ይመስል የሚያጋልጥ መሆን የለበትም። ወናሁን ዛሊክ ያን ያን የመሰለ ባቷን ምኗን ምንም ያሳይ ነገር መሆን አለበት። ወኢነማ መልበስ ያለባት ከዚህ በኋላ ወኢነማ ወኢነማ ሲስወቱል መርአ የሴት ልጅ ልብስ መሆን ያለበት ማየስሩሃ የሚሰትራት መሆን አለበት መላ ሰውነቷን ፈላዩ ብዲ ግልጽ የማያደርግ መሆን አለበት። በላይ ተቃራኒ ነው። ጅስመሃ ሰውነቷን ወላ ሐጅመ ቅርጽን አዕባኢሃ የሰውነቷንም ቅርጽ የሚያስታብቅ መሆን የለበትም። ምን ስለሆነ ነው የማያስታብቀው? ሊከውኒህ ስለሆነ ከፊፈን ወይ ወፍራም ነው፣ ዋሲዓን ሰፊ ነው። ከፊፊንም ተቃራኒ ነው፣ የረቂቅ ተቃራኒ ነው። ዋሲዕ የምን ተቃራኒ ነው? የበይቅ ተቃራኒ ነው። በይቅ ጠባብ ማለት ነው። ጠባብ መልበስ የለባትም። የሰውነቷን ቅርጽ የሚያሳብቅ ምን አይነት ልብስ ትልበስ ማለት ነው? ዋሲዕ መሆን አለበት። ረቂቅ መሆን የለበትም ምን መሆን አለበት ማለት ነው ከፍ ሲሆን ማለት ነው አሁን ሂጃብ ጀልባቡን